በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይቴ ውእቱ አምላኮሙ ከመ ይበሉና አሕዛብ ምህላና ስማ ቃላፍ አይቴ አምላኮሙ ከመይበሉና አሕዛብ ምህላና ስማ ቃለ አይት ውእቱ አምላኮሙ ምህላና ስማ ጸንተ ማርያም ጠዋርት ተሳሃለ ቅዱስ ማሪ ተዘከረነ በሳልካም ለከንፌኑ ስብሐተ ወለከ ነዐርግ አኮትታ መሐረነ ኃጢአተነ አስተስር ወተማዕፀ ነፍሰነ ወስጋነ ክርስቶስ ወልደ እግዚአብሔር አምላክነ ወመድኃኒነ ኢየሱስ ክርስቶስ ተሳ ኢየሱስ ክርስቶስ ተሳሃለነ በብዛ ምሕረትከ ደምስሰ ደምስሰ በሰነ ወፈኑስ ኃይለከ ላዕልነ እስመ እምኀቤከ ውእቱ ሳይል ሃሌሉያ መሐረና አምሃር ወተሳሃለነ አብሳህለከ ሀና ተዘክረ ከዘቲካት በምሕረትከ ቃሉ ስአሎ ለአብ ይፈኑ ለነ ሳህሎ እስመ አብ ያክል ለዘሳሎ አሌሉ gloves 是。

ታሳቅቡ ሕፃንክነ ኀቤተ ተማኅፀነ እንተ ጸባዖት ይሃበነ ምሕረቱ ወንሕነን ፍጡራን ይጥማተካህምኔነ ሃሌሉያ ማኅደረ रे आता So ሰላም አርነ እግዚኦ ሳይለከ ሃሌሉያ መለከ ሰላምነ ሊቀ መላእክት ሚካኤል ጸአል ወጸልይ በእንጽአነ ቅድመ መንበሩ ለንጉሥ አብይ ቅድመ መንበሩ ለንጉሥ አብይ ገብርኤል አብሰራ ለማርያም ወይቤላ ወልድ ወልደ ወይነግስ ሰላሙ ዋልቦ ማይለክት ለመንግስቱ ሳለነ ጊዮርጊስ አበ እግዚአብሔር ወጸል በእንትአነ عدوا وزارعوا وزارعوا وزرعوا سقاهم دام ዳግርስያን ኮከብ ትርጉም ውስታትና እሳት ዘተሃጥነ በንጥ ዛህቡአ ይነግድ ይነግድ ምስረ መለኮት ዘመንክረ अपडेशन का አዛጊባ ዘሊባኖስ ገብረ መንፈስ ቅዱስ ኖመ ኖመ ኢየሩሳሌም በፍስሃ ወበሰላም ባሪከኒ አባ እንሳእ በረከተከ ጥንተ ሰላማ ለቅድስት ቤተ ክርስቲያን አባ ታሪካ